ለዛሬ የተመረጠው ርዕስ በትግል ሂደት ውስጥ የመሪና ተመሪ ግንኙነት ኃላፊነትና ሚና የሚል ነው። ጉዞው ረጅም ነው፣ ጉዞው ረጅም ነው፣ አስቸጋሪ መንገድ ትዕግስት ሚያሳጣ በጥናት ለመንጎድ አልጋ በአልጋ አይደል የሚመች የሚደላ አስቸኳይ በመቀጠል ለመግለጽ የምፈልገው ደጋፊ ሊያሟላው የሚገባው ባህሪ እና contribution የተሰለፈበትን ዓላማ አውቆ በጽናት መቆምና ትግሉን እስከ ድንደጃፍ በመግፋት ለመግፋት ቆርጦ መነሳት ነው። አንድ ማህበረሰብ ይህንን ዝግጁነት ከሌለው በዲክታተሮች ወይንም የሰውን መብት ረግጦ ለመያዝ በሚፈልጉ ክፍሎች በቀላሉ ይፍረከረካል። ጉዞው አጭር ይሆናል። ከትግሉ ሜዳ አፈግፍጎ በመሄድ መሪዎችንም በማጋለጥ ለወደፊት ሌላኛው ትውልድ ጠባሳ ይዞ traumatized ሆኖ ለትግል እንዳይነሳሳና ተረጋጭ ሆኖ እንዲቀርስ የሚያደርግ effect ኡ ከ generation ወደ generation ይተላለፋል። ስለዚህ አንድ ማህበረሰብ ትግሉን ወደፊት እንዲገፋ ከተፈለገ የምነሳሳበትን ዓላማ ጠንቅቆ ማወቅ ይኖርበታል። ለዛ ጥናቱ መገምገም አለበት። የጥናቱ ግምገማ የህዝቡ ርቀት ርቀት ለመሄድ ያለው ፍላጎትና ብቃት ያለው resource ያለው የጫናና የበደል ሁኔታ ምን ያክል ሊያስገደው ይችላል የሚለው ተገምግሞ የትግል ስልቶች ከዛ ጋር የተቀናጁና የተጣጣሙ ሊሆኑ ይገባል። የማህበረሰብ አባላት በትግሉ ውስጥ ጽናት እንዲኖራቸው ከተፈለገ ትግሉን የሚያደርጉበትን ዋነኛውን ምክንያት ማወቃቸው እጅግ አስፈላጊ ነው። በየጊዜውም የጉዞ ስልቶች ለውጥ ካለ የታክቲክም ሆነ የስትራቴጂ ለውጦች ካሉ ለምን ለውጦቹ እንደመጡ ለመገንዘብ መሞከር ራሱን ማዘጋጀት ያላንዳች hesitation ወደፊት ለመጓዝ ይችል ዘንድ የሚመጡ ለውጦችን ለማወቅ መጠየቅ challenge ማድረግ መሪዎቹ ለዚህ ደግሞ ብቃት ይኖረው ዘንድ እያነበበ የወቅቱን ሁኔታ እየተከታተለ እያገናዘበ ለምን የኔ ትግል ይህን መስመር ተፈለገ ልከተል ተፈለገ ምክንያቱ ምንድነው አዋጭነቱ ምን ላይ ነው የሚያስከፍለኝ ዋጋ ምን ያህል ነው የሚለውን በጋራ መሪዎቹን እያገዘ ማስረጃዎችን እያቀበለ ልታዘሙ የምትችሉ የሚገባቸውን እንድታዘሙ እያደረገ በውሳኔ ውስጥ በሚደረገው ውሳኔ የጋራ ባለቤትነቱን አረጋግጦ ለወደፊት ረጅም መጓዝ የሚችል የማህበረሰብ ክፍል ይሆናል ማለት ነው። የትግሩን ጉዞ ስለማወቅ ሳነሳ ሌላው ሊታወቅ የሚገባው ጉዳይ የፍልሚያው ርቀት ነው። ይህ ምን ያህል ጊዜ ሊወስድብኝ ይችላል? የተጋፈጥኩት አካል ጥንካሬው ምን ያህል ነው? ምንስ resource አለው? እገዛውስ ከማን ነው? ይህንንስ እገዛ ላቀብበት ይችላለሁ ወይ? ካልሆነ በገዛ ሪሶርስቴ እሱ ያካበተው resource match የሚያደርግ ኬት ነው አመጣው። ይህን ሁሉ አስተንትኖ resource ኡን እቅድ ባለው ዓላማ ላይ ባነጣጠረ መንገድ መጠቀም መቻል ይኖርበታል። ምሉ ጋሉ የተሻለ ውጤት ያመጣልኝ የሚችለው የሚለውን ግምገማ አድርጎ ለመሪዎቹ እያቀበለ በውሳኔው መሳተፍ መቻል አለበት ምክንያቱም ጨቋኞች ብዙ ጊዜ ከህዝብ በመሰበሰቡት ገንዘብ ከህዝብ በመሰበሰቡት ታክ ጊዜ እየገዙ አቅማቸውን ያጎልበቱ ህዝብ መልሶ challenge ያደርጋሉ ስለዚህ ይህንን ግዙፍ resource የሚመጥን ሌላ resource ማምጣት ስለማይቻል ያለውን resource ህብረተሰቡ በተገቢው መንገድ ብልህነት በተሞላበትና ጥበብ ባለው መንገድ መጠቀም መቻል ነው። ማለት የከፍ ያለ ውጤት ሊያገኝ የሚችልበት ቦታ ላይ የተሻለ ኢንቨስትመንት ማድረግና እነዛን area ዎች ማጉልበት ነው። ለዚህም መሪዎች ትልቅ ሚና ሊጫወቱ ይችላሉ። ለመሪዎች ደግሞ እገዛ ለማድረግ ማህበረሰቡ መረጃዎችን እያቀረበ ክፍተት ያለው ምኑ ጋር እንደሆነ በጥቂት ገንዘብ ከፍተኛ ውጤት ሊገኝ የሚችለው በምን area ላይ እንደሰራ እንደሆነ እየገመገመ እያቀበላቸው በመሪነት ሚናቸው ደግሞ እነሱ አስፈላጊውን ህዝብንም የሚያስከፉ ቢሆኑ አንዳንድ ጠንከር ያሉ ዝግጅቶችንና ውሳኔዎችን ወስነው ወደፊት የሚጓዙ ጉዳይ ታይ ይገባል ማለት ነው። እንግዲህ እንዲህ አይነት በጨቋኞች ሊዘረጉ የሚችሉ resource ን የማሟዋት የማስተዋወቅ በ time pressure የማድረግና ትግልን በረጅም ጊዜ ውስጥ እንድጓተት አድርጎ ህዝብን በማሰላቸት አቅም አሳጥቶ በራሱ ጥልፎ እንደወድቅ ለማድረግ የሚደረገው ጥረት ለማክሸፍ የሚቻለው የትግልን ጉዞ በመወጠን ነው ሩጫ ስቦት የረጅም ሩጫ ማራቶን የሚወጥ ሰው በመቶ ሩጫ ሜትር ሩጫ እንደምሮጥ ሯጭ ሆኖ በፍጥነት እንደማጀምር ሁሉ ጉዞ ረጅም መሆኑን የሚያውቅ ማህበረሰብ ክፍል አወጣጡን የትግል ስልቱን የመጋፈጥ ሬፒቴሽኑንና ፍሪኮንሲውን እየመጠነ እያየ አቅሙን መጥኖ ለረጅም ጊዜ ሊያደርገው የሚገደደውና ለረጅም ጊዜ ስንቅ እንደሚሆነው ተገንዝቦ ደረጃ በደረጃ መሰላቸት በሌለበት ትግሉም ቀዘቀዘ እንዳይባል ደግሞ አንዳንድ መነቃቂያ ሊሆኑ የሚችሉትን በየቦታው ጣልጣል እያደረገ ሁኔታዎችን የራሱን እያዘጋጀ የዲሞክራቲክ ባህል እያዳበረ አልገዛ ባይነትን ባህል እያዳበረ መሪዎች ወደ ህዝቡን ለመበደል inclination ያላቸው ክፍሎች እንዲሸማቀቁ ጥፋታቸውንም እንዲገነዘቡ ለማድረግ የሚያስችልበትን መንገድ መሻት ብልህነት የተሞላው የትግል ስልት ነው። የአንዱ መብት መከበር የማይፈልግ ከሆነ የራሱን መብት አይከበርለትም። ይህንን ጠንቅቀን ማወቁ እጅግ አስፈላጊ ነው። ጉዞ ረጅም ነው። ጉዞው ረጅም ነው። ጉዞው ረጅም ነው። አስቸጋሪ መንገድ ትዕግስት ሚያሳጣ በጥናት ለመንጎድ አልጋ በአልጋ አይደል የሚመች የሚዳላ አስቸኳይ እንዲሆን እናስብ የመቻቻል እና ለአንዱ የተመቸ መሆን ከትግል አጋሩ ጋር ነው። ለትግል አጋሩ የተመቸ መሆን አለበት። ንዴቱን፣ ቁጣውን የሚገነዘብለት ሌላኛውን ደግሞ በጥልጣሬ የሚያየውን ደግሞ በትዕግስት የሚያግባባ መሆን አለበት። እንዴት አትረዳኝም እኔ ትግሌ ግልጽ ነው የሚል ከሆነ አሁንም ቢሆን ጎድሎበታል ማለት ነው። ስለ ትግሉ ማስረዳት ደግሞ ደጋግሞ ማስረዳት ያስፈልጋል ለዚህ ነው resource ን በትክክል ማቀናጀት የሚያስፈልገው ያንን አይነት information ለሚፈልጉ ክፍሎች መድረስ ያለ መድረሱን ማወቅ ያስፈልጋል information circulate የሚያደርገው በኔ ማበርሰብ ውስጥ ብቻ ነው ወይ የሚለው ጥያቄ መጠየቅ አለበት ደጋፊ ከሆነ ሀገርን የሚጋራው ከሌሎች ወገኖች ጋር ስለሆነ ከነሱም ጋር መጋራት መቻሌን እርግጠኛ መሆን አለብኝ ለዛ ለነሱ በምገባቸው ቋንቋ ለነሱ በሚመቻቸው አባባል ማስረዳት እንዲገነዘቡ ማድረግ ያስፈልጋል። ይህ ሲባል identity መቀየር አይደለም፣ የሌለን ነገር ፈጥሮ መናገር አይደለም። በትክክል ማግባባት በሚችል መልኩ መወያየት መቻል ሲቪላይዝ የሆነ ነው። የጋራ ሀገር ነውና የጋራ concern መሆን ያስፈልጋል። ጉዞ ረጅም ነው፣ ጉዞ ረጅም ነው፣ ጉዞ ረጅም ነው አስቸጋሪ መንገድ ትዕግስት ሚያሳጣ በጽናት ለማንጎድ አልጋ በአልጋ አይደል የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ። የሚቀጥለው ርዕስ ኮሚኒኬሽን ነው። መልእክትን በተገቢና በተገቢ መንገድ ማስተራረት መቻል በተለይም የተቀበላቸውን መርሃ ግብሮች ወይንም ትዕዛዞች ተግባራዊ ለማድረግ ከፈለገ መልክቶች ግልጽ መሆን አለባቸው አንድ የመሪ አካል ትዕዛዝ ስልክ ግልጽና አጭር መሆን አለበት ሰው ምንድነው ያለው ምን ለማለት ፈልጎ ነው ምንም ኮሽን የሚያነሳበት መሆን የለበትም ግልጽ ያለ በቀላል አባባል የተጻፈ መሆን አለበት ተቀባዩ በትክክል የሚገባው አላማውን የማይስት ማለት ነው እንዲህ ለማለት ብዬ ነበር የሚለውን ነገር የሚያመጣ መሆን የለበትም ምክንያቱም የህዝብን ህይወት አደጋ ላይ ሊጥል ይችላልና consequence ኡ በተግባር በምትወገለግሉበት ጊዜ ከዚህ ምላሽ መስጠት አለበት ወደ ላይ ሴት honest መሆን አለበት የተንሻፈፉ ያልተስተካከሉ ከሁኔታዎች ጋር ያልተገናዘቡ ትዕዛዞች መጥቶ ከሆነ ያንን ስህተት መሰራቱን ይበላካል ማወቅ አለበት ለዚህ መስደብና ማዋደድ ሳይሆን እነሱን በትክክል ሊያደምጡ በሚችሉበት ሁኔታና በ stress ውስጥ ሆኖ አስተላልፎ ከሆነ ሁኔታውን context ኡን ተረድቶ በዚህ ሁኔታ ውስጥ እነኚህን ነጥቦች አላያችሁ ይህንን ትዕዛዝ አስተላልፋችኋል፣ ይህ ትዕዛዝ ግን ይህን ጉዳት አለው ብሎ ዘርዝሮ ማስረጃ አስደግፎ ክብር በተሞላበት መሪዎቹ ናቸውና ክብር በተሞላበት መንገድ ሊያስተላልፍላቸው ይገባል እነሱም ከደጋፊዎቻቸው የሚመለስላቸው feedback በጥሞና ተመልክተው constructive የሆነ ገንቢ የሆነ ሂስ የሚደላቸው ከሆነ ይበረታታል ለመወዝቱም ውሳኔ ድጋፍ ይሆንላቸዋል ማለት ነው ውጤታማ ከሆነ ደግሞ የሚሰጡት አመራር የቀለጠፈና ውጤት የሚያስገኝ ከሆነ ደግሞ እንደዛው ወቀሳ ብቻ ሳይሆን የሚሄደው መልካም አፕሪሼሽንም መሪዎቻችን እናንተ መከበሪያዎቻችን ናችሁ ብሎ ማመስገን ያስፈልጋል ይህ ደግሞ መቆለልም አያስፈልግም መጥኖ ትክክለኛው ተገቢውን ብቻ dose መስጠት ያስፈልጋል ቁለላ ሲበዛ ችግር ነው cult የሚሉት ነገር ደግሞ ያደርጋሉ ከራሳቸው ዙሪያ ውጪ ሌላ ነገር ማየት ያቅታቸዋል ይታወራሉ ያንንም አደጋ የሚያስከትል ስለሆነ መጠንቀቅ ያስፈልጋል መልካም ሲሰሩ ማመስገን ሲያጠፉ መውቀት ሁሉም ስርዓት ባለውና በተመጠነ መንገድ ሲደረግ ፍሬያማ ይሆናል ማለት ነው ሰዎችን ፐብሊክ በሆነ መንገድ በሚያዋርድ መንገድ ማውገዝና እነሱን መውቀስ ተገቢ አይደለም የሚቃወሙትንም አካል አግባብ የለሽ የሆነ ንግግር መናገር ተገቢ አይደለም። ከሀገር ባህልን ጋር አይሄድም። በፖለቲካ ዓለም ደግሞ ውዳቂ ነው። ደረጃ ዝቅ ያለ ነው። የምንቃወመውንም አካል የሚያዋግዝ ንግግር መናገር ተገቢ አይደለም። ለምን እንደምንቃወም ብቻ ህግ መጣሱ ከጥሶ ከሆነ ህግ ጥን መጣሱን ነው የምንገልጸው። የሰው መብት የሚረግጥ ስለሆነ መብት መርገጡን ነው እንጂ የምንጠቅሰው በግል ደረጃ ያለውን ግድፈትና ድክመት አናነሳም። ይሄ የግል ጉዳይ ነውና ወደዛ አንገባም። communication እጅግ በጣም አስፈላጊ ነገር ነው ሁሉንም በተመለከተ ማለት ነው መሪዎች የዘነጉት ነገር ካለ ደግሞ በጊዜ በቀለጠፈ ሁኔታ ማሳወቅ ያስፈልጋል እነኚህ ነጥቦች ዘንግታችኋል ውሳኔዎቻችሁ እነኚህ ላይ አላተኮሩም ብሎ ትችት ሊቀርብላቸው ይገባል ወንድሜ ያለው ወዳጅ ያለው ምንድነው መሪዎች በህዝብ ተመርጠዋል ወይ የሚል አምጥቷል በጣም ጥሩ context ኡ መታወቅ አለበት ታግሎ ለማታገል የሚነሳ ኃይል ፍላጎት ላይ ተመሰረተ ነው ደሞዝተኛ አይደለም ሞቲቬሽን ነው የሚያነሳው የህዝብ ጉዳይ ያገባኛል ልጆቼን በትኝ ቤተሰቤን ትቼ የምታሰር ቢሆንም ህይወቴን ማጣ ቢሆንም ይህንን ጭቆና አልቀበልም ይህንን ውዘት አልቀበልም ብሎ የምነሳ ነው ለዛ ክርስት ያላቸው ሰዎች ተፈላልጎ የሚገናኙበት የትግል ስልት ስለሚሆን የምርጫ ሁኔታ እዚህ ላይ ብዙ ጊዜ relevant አይደለም ጀነራል የሆነውን ነው ማስቀምጠው በፓርቲ ደረጃም ህጋዊ በሆነ መንገድም ተቋቁሞ ምረጡን የሚሉን ፓርቲዎች ሰው መጥቷቸው አይደለም መጀመሪያ ፓርቲ የሚያቋቁሙት ራሳቸው አቋቁሞ አጀንዳቸውን ይሰጣሉ ህዝብን በራሳቸው አጀንዳ ዙሪያ የገዛውን idea ያቸውን የገዛውን አጀንዳቸውን የተቀበለውን ያስተባብራሉ ማለት ነው በትግል ዓለም ደግሞ በምንቀሳቀሱበት ጊዜ ከዛ በላይ ውድ ዋጋ የሚያስከፍለውና ነውና ያንን ሂደት የሚጠብቁ አይደለም የምርጫ ጉዳይ የሚመጣበት ጊዜ አለ ያም የሆነበት ጊዜ አለ የሙስሊሙ እንቅስቃሴ representation ነው represent የተደረጉ የህብረተሰብ ክፍሎች ናቸው ትግሉን እየመሩ ያሉት ያ ሌላ ነው እኔ ግን እየተናገርኩ አሁን ያለው ጀነራል የሚቀርበው ቢሆን የመመረጥ ያለመመረጥ ጉዳይ issue አይደለም ሌሎች ከዚህ ቀደም አንቲ ኮሎኒያል ሙቭመንትን ያንቀሳቀሱ ከሀገራቸው ቅኝ ገዢዎችን አባርሮ ሀገራችን ነፃ ለማድረግ የተነሱ ሰዎች ቦታ አድርጉልንና ምረጡን ከዛ በኋላ ትግሉን እንጀምራለን ብሎ አይደለም ትግል መስዋዕትነትን የሚጠይቅ ስለሆነ እኛ ሀገራችንን ነፃ ማውጣት እንፈልጋለን ያሉ ሰዎች ሰብሰብ ብሎ ትግል ይጀምራሉ በራሳቸው አጀንዳ ዙሪያ ሰዎችን ያሰባስባሉ ያን ምሳሌ ነው በዲሞክራቲክ ሀገርም ከሆነ የአሜሪካንን ከእንግሊዞች የኮሎኒያል ፓወርስ ለማውጣት እንቅስቃሴው የሚደረግበት ጊዜ አዋጅ አዋጅ እኛ ድርጅት አቋቁመን የእንግሊዝን colonial power ለማባረር ነው ተባለ አላማ አላቸው በዛ ሁኔታ መኖር አንፈልግም ያሉ አሻፈርን ያሉ ሰዎች ተነስቶ በራሳቸው አያያዝ ዙሪያ ሰዎችን አሰባስበው colonial power ን ከሀገራቸው አባረሩ ሌላም በትግል ዓለም በኮሚኒስቱ ዘመን እነ ሌኒን ሰውን አማክሮ አይደለም ወደ ትግል የመጡት ብዙ ብዙ ነገር አለ ስለዚህ የምርጫ ጉዳይ relevant አይደለም ለማለት ነው ምክንያቱም ለኔ ወሳኝ ነው የደጋፊ ሚና ቅድም ገልጫለሁ ደጋፊ የመሪ ምንጭ ነው መሪ የምፈልቀው ከደጋፊ ነው የምማረው በደጋፊዎች ውስጥ ነው ደጋፊ ሆኖ ነው ማለት የምጎለብሰው ዕውቀት የሚያዳብረው ሰውን መምራት ማለት ምን እንደሆነ ምን አይነት challenge እንዳለው የምማረው ተመሪ ሆኖ ነው ለዚህ ነው እዚህ ባህሪ ላይ ያተኮርኩት በሁለተኛ ደረጃ ደግሞ ደጋፊ ከሌለ ምንም አይነት ብሩህ የሆኑ መሪዎች ቢኖሩም ወደ ምድር ወርዶ ሐሳባቸው ከቁም ነገር ሊውል አይችልም። ስለዚህ ደጋፊን ኮትኩቶ ማሳደግ፣ ደጋፊን የበሰለ ማድረግና የጸና መሰረት ላይ መጣል ለአንድ ትግል ስኬት መሰረቱ ነው። ይህንን የተዘናጋ የትግል ጉዞ ውዳቂ ነው። ብዙ ማይጓዝ ነው፣ ይሰናከላል፣ ራሱን ጠልፎ ይጥላል። ለዚህ ነው ትኩረቱ እዚህ ላይ እንደሆነ የፈለኩት። የመጀመሪያ ያነሳኋቸው ምንድነው ሚዳ ደጋፊ ይህ ደጋፊ ሁለት በጣም critical የሆኑ ነገሮችን አደጋዎችን ለትግል ትግሉን ለሁለት አደጋዎች ያጋልጣል። አንደኛው መሪዎች ከህዝብ ተሳትፎ ስለሌላቸው ሁሉንም ኃላፊነት በጫንቃቸው ላይ ነው የምጣለው። ማሰብ ለነሱ ስለተወ ብሳሳቱ ህዝቡን አደጋ ላይ ቢያጋልጡ አማክራችሁ አይደለም እናንተን እኛ ስናመልክ እንደናንተ አትሳሳቱም ብለን ስንቀበላችሁ ተሳስታችሁ አገኘናችሁ የምላቸው አይነት ነው እና ስህተትን ላለመስራት እጅግ ይጠነቀቃሉ። ከጥንቃቄ ብዛት action action ውስጥ አይገቡም። ድርጊት ለድርጊት አይመቹም። እንደ ወሬ የሚያወሩ ቢሮ ውስጥ ሆነው ምጽፉ ይሆናሉ ማለት ነው። ያ መሪዎችንም ከንቱ ያደርጋቸዋል፣ ያሽመድምዳቸዋል። ነገር ግን የሚያስብ ተከታይ ማለት የሚያስብ ተከታይ ማለት ምንድነው? ሐሳብ ይሰጣል፣ ይወቅሳል፣ የሚወቀስበት ቦታ ላይ ይወቅሳል፣ መልካም የተሰራበት ቦታ ላይ መልካም መሆኑን ይገልጻል፣ የተዘነጋን ነገር ያስታውሳል በዲሲሽን ሂደት ውስጥ ይሳተፋል indirectly ቀጥተኛ ባልሆነ መንገድ በውሳኔ አወሳሰድ ላይ ይሳተፋል ይህ በውሳኔ አወሳሰድ ላይ መሳተፉ መሪዎችን ያበረታታቸዋል ከህዝብ ጋር እየተማከሩ ነውና የሚወስኑት psychological ጫናቸውን ያቀልላቸዋልና ለድርጊት ይገፋፋሉ ህዝቡ ለድርጊት ያነሳሳሉ ሰላማዊ ሰልፍ ውጣ በዚህ ቦታ ተቃውሞ በዚህ ቦታ ላይ ማቀባት ይህንን ቃል ትግዛ ቦይኮታል የተለያዩ ትዛዞችን ሊያስተላልፉ ፌር ቢያደርግም በጋራ ተመካክረውና ያደረጉት ጫናው በእነሱ ላይ የሳሳለውና ለአክሽን ዝግጁ የሆኑ መሪዎች ይሆናሉ። ይህ ለአንድ ሀገር እጅግ አስፈላጊ የሆነ ጉዳይ ነው። ትግሉ ካበቃ በኋላ ኮንሰርን ላይ ብዙ ጊዜ እሱ እሱ ስለምዘነጋ ትግሉ ካበቃ በኋላ ይሄ ፓርቲስፔት የሚያደርግ ከመጀመሪያው ጀምሮ እስከ ትግሉ ፍጻሜ ንቁ ተሳትፎ ያደረገ አካል የትግሉ ውጤት ለ dictator አስከክቦ ቢቷ አይገባም ለአዲስ dictator ሌላኛውን dictator አስቶ አዲስ ሆኖ ለሚመጣ dictator ትግሉን ውጤት አስረክቦ አይገባም አይሆንም ብሎ ያንን እንደጣለው ሁሉ የሚመጣውን አዲሱንም dictator አሽከርክሮ ነው ብሎ ያ ለአንድ ሀገር ዲሞክራሲ ማስፈንና ለአንድ በአንድ ህብረተሰብ ውስጥ democracy culture መገንባት ለ institution ኖች መገንባት መሰረት ነውና ለህዝብ መብት ህዝቦች ኮርተው ተደጋግፈው አንዱ ለሌላኛው መብት መከበር ተቆርቋሪ ሆኖ የሚቆሙበትን ስርዓት ለመፍጠር ምቹ ሁኔታዎችን ይፈጥራል። ሁለተኛው በህዝብ ላይ መተማመን ያልኩት ነው። መተማመን የሚመጣው ህዝብ መሪዎቹን ሲያከብር ምን ሲሆን ነው የሚያከብሩ feedback ሲሰጥ ነው የሚወስዱትን እርምጃዎች በጥሞና ሲከታተልና ምን እያደረጉ ነው ምን የሚያደርጉት ድርጊት ሲገባው ነው ያ ያልገባው ህዝብ appreciate ም ሊያደርጋቸው አይችልም disconnected ከሆነና ደግሞ እሱ ከተቀመጠ ሁሌ የምነዳው ነው ይላል አንድ ጊዜ ኮሎኔል መንግስቱ ያሉት ነው የኢትዮጵያ ህዝብ በነዱት ይነዳል ብሎ ህዝባችንን አቋሽሸው የተናገሩ ነበሩ በጣም አሳዛኝና ሀገራችንን ካዋረዱ መሪዎች ናቸው እስካሁን እሱ ነው ናቸው ምክንያቱም እድሜያቸውም ገፍቷል ሀገሬን በአንድ ጊዜ አገልግሏልና ለሀገሬ ክብር ስም እሶ ማለቱ በጀኛል ለዚህ ህዝባቸውን ያን ያክል ዝቃ ያ በህዝባቸው እምነት የሌላቸው ወደ ልቄ የተሸጋገሩ ዲክታተሮች ናቸው ለትግል የሚመሩት ደግሞ hesitant ይሆናሉ ይፈራሉ ይሰባሉ ፓራላይዝ የሆነ ትግል ነው መሩት ያው ለስሙላ ብቻ አንዱ ተብሎ የሚቀመጡ ይሆናሉ የህዝቡን ትግል ያሽመደመዱ ይሆናሉና ግን ተጠያቂው የህብረተሰቡ ክፍል መሆኑ ሊታወቅ ይገባል active participation የደጋፊ ስራ ነው ለዚህ ህዝቡ ማነሳሳት የአይዲዮሎጂው አካል ነው ጉዞ አድካሚ ነው ከንደረናው ጋራ ቁጥቋጥ የበዛበት እሾ የሞላበት እግርሚያ ደሙ ጋሬጣ እንቅፋት አጃላት የሆነ ከመሬት የሚያፈርት ጥንቃቄ የሚሻ ማሰብ ሳናቋርጥ ጉዞ ረጅም ነው።